أقمت لهم الصلاة ኢማም ሆነ ስታሰግዳቸው የአሰጋገዱ ስነ ስርዓትና ደንብ መሆን ያለበት فلتقم طائفة منهم معك። አንድ group አንድ ቡድን ኢማም ሆነ አንተ ስትመራና ስታሰግድ አንድ ቡድን ከአንተ ጋር ጀማዓ ሰላት ለመስገድ መቆም አለበት يا محمد አለ አላሁ ስብሓነ ወተዓላ ወሊያኹዙ አስልያተሁም ሆኖም መሳሪያቸውን ይዘው ነው ለሰላቱ መቆም ያለባቸው። ምክንያቱም የጠላት ሜዳ ነውና ዓላማውም የተወጣ ይሄ ነውና፣ ስለዚህ ይሄ መኖር አለበት አለና ያስተምረናል ጌታ አላሁ ስብሓነ ወተዓላ። በዚህ መልኩ ነቢዩን ነገራቸው፣ መከራቸው። ኢማም ሆነ በምታሰግዳቸው ጊዜ አንድ ቡድን ከነትጥቁ ሆኖ ከአንተ ጋር ጀማዓ ሲቆም فإذا سجدوا فليكونوا من ورائكم ولتأتي طائفة أخرى لم يصلوا فليصلوا معك እነዚህ ሁለት ረክዓ አሰግደሃቸው ሲያበቃ በተጠንቀቅ ሌሎች ጠብቆ የነበሩ ግሩፖች እነዚህ ሰግደው ከጨረሱ ሁለት ረክዓውን ከሰገዱ በኋላ ሲሸኙ ሌሎቹ ይምጡና በጀማአነት ካንተ ተከትለው መእሙም ሆነው ይስገዱ። ወልታቲ ጣኢፈቱን ኡኽራ ለም ፈሊሰሉ ማዕክ፣ ያልሰገዱት እንደገና ከአንተ ጋር ሁለት ረከዓ ይስገዱ በአንተ እማምነት ይላቸዋል ነቢዩን አለይሂ ሰላቱ ሰላም። በዚህ ስሌት እንግዲህ ምን ያሳያል? ይሄ ለነቢዩ አራት ረከዓ ሆነላቸው ማለት ነው። ያለፉትን ሁለት ረከዓ ሰግደው ሲሸኙ ቀጣይ ቡድኖችን ሁለት ረከዓ ሲያሰግዱ ለሳቸው አራት ረካ ይሆናል ማለት ነው። ይሄ አንዱ የ صلاة الخوف ስጋት area ላይ ከሚሰገደው የሰላት አይነት አንዱ የሰላት አሰጋገድ ደንብና ህጉ ይህን ይመስላል። ወሊያኹዱ ሂድረሁም ወአስሊሀተሁም ለማንኛውም ጥንቃቄያቸውን ግን መርሳት መዘናጋት የለባቸውም አለ አላሁ ስብሓነ ወተዓላ። ለምን ወደ الذين كفروا لو تغفلون عن أسلحتكم وأمتعتكم فيميلون عليكم ميلة واحدة ጠላቶች የምትዘናጓትን ሰዓት ነው የሚፈልጉት። ያኔ ዘው ብለው በአንድ ጥቃታቸውን ሊሰነዝሩባችሁ ስለሚችሉ የሚሰግዱት አብሮ ጀማ ሆነው ከአንተ ጋር ሲሰግዱ ትጥቃቸውም እንዳለ መሆን አለበት። ጥንቃቄያቸውን መጉደል የለበትም። ከነሱ በስተጀርባ ሆኖ ደጀን ሆኖ በኋላ ተተክቶ መጥተው ጀማ የሚሰግዱት የሆኑትም እነሱም በሙሉ ጥንቃቄ መቆም አለባቸው። ምክንያቱም ጠላት የሚያስበው የሚዘጋጀው ለጥቃት ነውና ይላል አላሁ ስብሓነሁ ወተዓላ። ወላ ጁናሃ አለይኩም ኢንካነ ቢኩም አዘን ሚን መጠሪን አው ኩንቱም መርዳ እንተደኡ አስሊሐተኩም ሌላ ደግሞ ቀለል ያደረ የሚያደርግ የሆነ ህግና ደንብ ከዚሁ ጋር እያይዞ አመጣላቸው ለነቢዩና ለነቢዩ ሰሃባዎች ትጥቃችሁን አትልቀቁ፣ ጥንቃቄያችሁ የበረታ መሆን አለበት። ጠላት ዝግጅቱ የእናንተ መዘናጋት ጠብቆ ሊያጠቃችሁ ስለሚችል ብሎ እያስተማረ እያለ አጋጣሚ ኢንካነ ቢኩም አዛም መጠር ችግር ሊፈጥርባችሁ ትጥቃችሁ ላይ መሸከም እንዳትችሉ አው ኩንቱም መርዳ ወይ ህመምተኛ በሽተኛ ብትሆኑ አንተደኡ አስሊያተኩም ክብደት ያለውን ትጥቅ ማስቀመጥ ትችላላችሁ። ይሄ ጥፋትና ወንጀል ሆኖ አይታይባችሁም አለ አላሁ ስብሓነ ወተዓላ። ግን ሆኖም ወኹዙ ሂዝረኩም ጥንቃቄያችሁ ግን መጉደል የለበትም። በጣም በከፍተኛ ጥንቃቄ ነው እሱም ቢሆን መሆን ያለበት አለ። ኢነላሃ አአደ ልልካፊሪና አዛባ ሙሂና ለዲን ጠላቶች አዋራጅ የሆነ አዛብን ነው ያዘጋጀላቸውና ይላል አላሁ ስብሓነሁ ተዓላ። በመቀጠል አላሁ ስብሓነሁ ተዓላ ይሄንን ካስተማረ በኋላ ለነቢዩና ለሰሃባዎች ፈኢዘ ጥማአናንቱም ፋቂሙ ሰላ እንግዲህ ወደ አማን ከደረሳችሁ ከስጋት area ከወጣችሁ ሰላት መቀነስ ሳይኖር ሩኩኡ፣ ስጁዱ፣ ኹሹኡ ተጠብቆ ሰዓቱና ጊዜ ወቅቱ ተጠብቆ በጥንቃቄ መስገዱ የግድ ይሆናል። እሱን ደግሞ አትዘናጉ አለ አላህ ወተዓላ። ለምን إن الصلاة كانت على المؤمنين كتابا موقوتا ሰላት መቼም ቢሆን መቼም በምንም አይነት በምንም ሁኔታ የሚቀር ሳይሆን በሙእሚኖችና በሙስሊሞች ላይ ፈርድ የሆነ ነው። በየሰዓቱ በየጊዜው በተመደበለት ሰዓት መፈጸም ያለበት ነውና ይላል አላሁ ስብሓነ ወተዓላ። ወላ ተሂኑ ፊብትጋኢል ቀውም ሰዎች ስምርት ወጥተው የነቢዩ ሰሃባዎች ነቢዩን ተከትለው ጠላት እያሳደዳቸው እነሱም ጠላትን እያሳደዱ ባለ ጊዜ ስንፍና አይኑራችሁ ይላል አላሁ ስብሐነ ወተዓላ። ደከምከም አትበሉ ይላል። ምክንያቱም ጠላቶች ዝም ብሎ አይቀመጡምና መስነፍ የለባችሁም፣ መድከም የለባችሁም። ለዚህ ዓላማ ከወጣችሁ ዓላማ ተሳክቶ እስክትመለሱ ድረስ ወላ ተሂኑ ቀውም ሰዎችን በማሳደድ ጠላትን በመከታተል ላይ ደካማዎች እንዳትሆኑ ይላል ሰሃባዎችን። እንተኩኑ ተኩኑ ፈኢነሁም ያዕለሙነ ከማ ታዕለሙ። ምናልባት ቁስለት ይገጥመናል እንቆስላለን፣ እንመታለን አይነት ከሆነ ጠላትም እየተመታ እኮ ነው ከእናንተ የሚፋለመው። ጠላትም እየቆሰለ እኮ ነው ከእናንተ ጋር የሚፋለመው። እናንተ ላይ ብቻ እኮ አይደለም አደጋ የሚጋረጥባችሁ፣ ግን አንድ ከጠላት የሚለያችሁ ነገር አለ። ይህም በተጠንቀቅ እወቁ ይላል አላሁ ስብሓነሁ ወተዓላ ወላኪነኩም ወተርጁነ ሚነላህ ማ የርጁን እናንተ ከአላህ አንድ የምትጠብቁት ተስፋ አለ፣ አጅር አለ፣ ሰዋብ አለ። ሳትሞቱ ከቀራችሁ ደግሞ ገኒማ ማግኘት ይኖራል። ይህንን ደግሞ እነሱ ማይጠብቁ ናቸውና ልዩነታችሁ ይህን ይመስላል ይላል። ወካነ አላሁ አሊመን ሐኪማ ኢና አንዘልና ኢለይከ ልኪታበ ቢልሐቅ ሊተሕኩመ በይነ ናስ ቢማ አራከ አላሁ። እንግዲህ ይህን ያህል ነቢዩን አለይሂ ሰላቱ ወሰላም ወደ ጠላት ሜዳ ዲንን የሚያጠቃ አካል ሐቅን አጠፋለሁ የሚል አካል ባለ ጊዜ ከነዚህ ሰዎችና ከጠላቶች ጋር በምን መልኩ ፍልሚያው እንደሚካሄድና ፈርድ የሆነ ሰላትም መቅረት የሌለበት የሆነ ፈርድ ሰላትም እንዴት ሆኖ ሰሃባዎች እንደሚወጡና እንደሚሰግዱ በዚህ መልኩ ከመከረና ከማ ካስተማረ በኋላ ወደ ሌላ ታሪክ ገባ። እና አንዘልና ኢለይከል ኪታበ ቢልሐቅ ይላል ነቢዩን አለይሂ ሰላቱ ወሰላም። يا محمد ቁርአንን እኛ አንተ ላይ ስናወርድ በየትኛውም angle ሐቅና ሐቅን የተላበሰ ቁርአንን ያወረድንልህ ይላል። ሊታህኩመ በይነ ናስ በሰዎች መሃል የሚፈጠር ውዝግብ እንኳን ቢኖር ሚዛናዊነትን ጠብቀህ እንድትፈርድ ጭምር ነው። ቁርአንን ያወረድ ነው ይላል አላሁ ስብሓነሁ ወተዓላ። ቢማ ቁርአንን አላሁ ስብሓነሁ ወተዓላ በወህ አማካይነት ባሳወቀህና ባስጨበጠው እውቀት መሰረት ሰዎችን በሐቅ እንድትመራ በሐቅ እንድትዳኝ ነው ቁርአንን ያወረድ ነው ይላል። አጋጣሚ ሆኖ ሰዎችን በሆነ አይነት አጋጣሚ በማህበራዊ ኑሮም በለው በአግባብና በትውውቅም በለው በሽምግልናም በለው ሰዎች ሰዎችን የሚዳኙበት አጋጣሚ ዝም ብሎ አልባሌ ምክንያት ተፈጥሮና ተሰርቶለት ሚዛን የደፋ የሆነ ፍርድ ሚዛን የደፋ የሆነ ውሳኔ አላህ ያወግዘዋል። ሰዎች ለሰዎች ሲሸመግሉ፣ ሲያስታርቁ፣ ሰዎችን የሚያግባቡት የቀረቡለት በሃይማኖት የተለየ አንድ አይነት ባይሆኑ በብሔርና በጎሳም የተለያዩ ቢሆኑ ይሄ ለፍርድና ለውሳኔ ፍትህን ለማስፈን ወሳኝ የሆነ ነገር አይደለም። ሰዎችን የሚዳኝ ሰው፣ ሰዎችን የሚሸመግል ሰው የቀረቡለት ሰዎች ሰዎች መሆናቸውን ብቻ ነው ማየት ያለበት። ምክንያቱም ከዛ ውጭ በሚሆን ጊዜ ሀቅ ሲጠፋ፣ ፍትሃዊነት ሲዛባ አላህን ያስቆጣል። ዲኑ ሌላ በመሆኑ እሱ ከአላህ ጋር ይጠያየቅ። ብሔሩ ሌላ በመሆኑ ይሄ ዋጋ የሌለው ጉዳይ ነው። ወጃአልናኩም ሹዑባ ወቀባኢላ ሊተአረፉ አለ አላሁ ስብሓነ ወተዓላ። ሰዎችን በብሔር በማንነት የከፋፈል ነው እከሌ እዛ ብሔር ነው፣ እከሌ እንደዛ ነው፣ ስልጤ ነው፣ ሀላባ ነው፣ ኦሮሞ ነው፣ አማራ ነው ብለው ራሳቸውን በራሳቸው እንዲለዩና እንዲተዋወቁ እንጂ ዲን ላይ ሸሪዓ ላይ ምንም አይነት ጠብታ ለውጥ ለማምጣት አይደለም። ትልቅነቱና ማንነቱ በዚህም አይለካም። ይሄ ካልተጠበቀ ዲን ሚዛናዊ አይደለም ማለት ነው። روي أن رجلا من الأنصار يقال له طؤمة بن أبيرك مدينة لي ካሉት ሳህባዎች ውስጥ መቼስ አንዳንድ በሙናፊቅነት የተለከፈ የተመረዘ ጥቅም የሚያንበረክከውና ጥቅም ፈላጊ ሆነው ሐቅም የኔ ሐቅን የሚለቅ የሚንሸራተት አይጠፋምና አንድ ጡመት ብን ኡበይርቅ የሚባል ሰውዬ ጎሳው በኑ ዙፈር ይባላል። እና ቤተሰቡ በአግባ በሐቂቃ ችግርተኛ ነው። የተቸገረ ሰው ሁሉ መስረቅ አለበት፣ መዝረፍ አለበት፣ ችግሩን ሊወጣ የሚል ሸሪያ ግን የለም። ሰው በሙያም ይሁን በጉልበቱም ይሁን አቅም ካለው ተሸክሞም ቢሆን ሰርቶ ይብላ። ጫካ ሄዶ እንጨትና ጭራሮ ለቅሞም ቢሆን ሽጦ መብላት አለበት። ፈርጣማና ደንዳሳ ሆኖ ያለ አቅም ተሸክሞ ሰው ተቸገርኩ ብሎ ቢሰርቅ ቢዘርፍ ይሄ ሰው አላህ ጋር ትልቁን የወንጀል ድርሻ ይዛል። አጋጣሚ የሆንና አንድ ሪፋ የሚባል ሰውዬ በማታ ሪፋ የሚባል ሰውዬ ቤት ይሄድና ትንሽ ሻል የሚል ነው በአቅም አጥሩን ገብቶ ሰብሮ የእህል መጋዘኑን ቆፍሮ ገባ። ጡመት ኢብኑ ኡበይሪቅ የሚባል ሰውዬ ነው። ለስሙ ሙስሊም ነው። ቅብ ሙስሊም በለው ይሄ ወይንም ደግሞ አጭበርባሪ ሙስሊም። መጋዘኑን ቆፍሮ ሲገባ የሰውየው መጋዘን ብዙ እቃዎች መዓት እቃዎች አሉ በየአይነቱ የጦር መሳሪያዎች አሉ፣ የእርሻ መሳሪያ አለ፣ ሌላም ሌላ በርካታ አይነት እቃ አለ። በጎን ደግሞ በሌላ አቅጣጫ እህል አለ፣ ጥራጥሬ አለ፣ ዱቄቶች አሉ። ከዚህ አንድ ዱቄት አንድ ኩንታል ተሸክሞ አወጣ። ከሁሉም አይነት ነገሮች ቀንጨብ ቀንጨብ አድርጎ ሲሰርቅ የሆነ ሴፍ በጣም አማረውና ካሉት መሳሪያ ጦር መሳሪያዎች ውስጥ መዞ ጥራት ያለው በጣም ኳሊቲ ልዩ ነው ዱቄቱ ውስጥ ከተተ። በቁም እንደዚህ ዱቄት ነውና ልክክክ ብሎ ይገባል። ሰይፉ ገባ። በዛው ምሽት ተሸክሞ ወደ ቤቱ ከዛ በኋላ ኤርፋ የሚባል ሰውዬ ጠዋት በአጋጣሚ ተነስቶ ሲያይ መጋዘኑ ተቦርቅሷል። ብዙ እቃዎች ተወስደውበታል። ደነገጠ ሰውየው። ሲወጣ ሴፉን በዱቄት ውስጥ ከቷል ብያቸዋለሁ። ስለታማ ስለሆነ እንግዲህ ሴፉ ማዳበሪያውን በስቶታል። ዱቄቱ ምን እየሆነ ነው እንግዲህ እየተነሰነሰ እስከ ቤቱ ድረስ መስመር ሰርቶ አላወቀም። እሱ ሌባው ተሸክሞ እየሄደ እኮ ነው። ጡመት ብኑ በይሪክ ጠዋት ሪፋ ሲነሳ አሁን እንዳልኳችሁ ሆኗል። ደነገጠ። አንድ ቀታተት ቀታደት ብን ኑዕማን የሚባል ምርጥ ሰሃባ የወንድሙ ልጅ ነው ሄዶ ነገረው። እዛ ጎረቤት ላይ አረ አደጋ ገጥሞኛል፣ መጋዜኔ ተቦርቅሷል፣ ተሰብሯል። ደነገጠ። ቀታተት ብን ኑዕማን ለአጎቱ እርዳታ መጣ። አረባክ ምልክት አለ፣ ዱቄት ነገር አለ አለ። ኮቴ በኮቴ ዱቄቱን ሲከታተሉ ኡመት ብኑ ኡበይርቅ የሚባል ሰውዬ ቤት ተደረሰ። ኮቴ ክትትል ከማድረጋቸው በፊት በተፈጠረው ግርግር ጡመት ብኑ ኡበይርቅ ሌባው ምን አደረገ? በጣም የሚያጅበው ትንሽ ወጣ ብሎ ጎረቤቱ ላይ አንድ ዘይድ ብኑ ሰሚን የሚባል የሁዳ አለ ተጣደፈና ተሸክሞ ያመጣውን ዱቄት እንደገና ተሸክሞ ከቤቱ አውጥቶ አደራ ነው ቤቴ ላይ ልጆች እያባከኑብኝ ነው ያለ ጊዜው ችግር ነው ለአደራ አንተን የምትበቃ ብዬ ውስጤ ለስላሰብ ጎረቤት ውስጥ ካሉት ሁሉ አንተ ጋር ይቀመጥልኝ ብሎ ዘይድ ብኑ ሰሚን ጋር ይዞ ሄደ። በጣም የሚያጅበው አሁንም ዱቄቱ እየተንጠባጠበ መሆኑን ግን ልበላለን። ቀታደት ብን ኑዕማን ሌሎችም ተጨማምረው ዱቄቱን ሲከታተሉ ጡዕመት ብን ኡበይሪቅ ቤት ደረሰ። አይ በቃ አንተ ነህ ማለት ነው የሰረቅከው የዘረፍከው፣ ምክንያቱም ዱቄቱ እያመላከተን ነው አሉት። ግርግር፣ ረብሻ ተፈጥሮ ፈጽሞ አላደረግኩትም አለ። ቤቴን ፈትሹ ከፈለጋችሁ ቢታይ የለም ከዛ በኋላ የእሱ ቤተሰቦችና ወገኖቹ ዘመዶቹ የሆኑት ሁሉ ተባባሪዎቹ እንዴት ይሄን ያደርጋል? ባላረጋገጣችሁት መረጃ ተከታትላችሁ ዱቄቱን መታችሁ የእሱ ቤት ገብቷል ሌባ እሱ ነው፣ ይሄ አመላካች ነው የምትሉት? ዱቄቱ እኮ እሱ ቤት ላይ አልቆመም፣ አልፏል። ይኸው ሲከታተሉ ዘይድ ብኑ ሰሚን ጋር ሄዶ ደርሷል። ሰውየው ይሁዳ ነው። ከዛ የተወሰነ ቡድን መጣና ነቢዩ ጋር የሁዳዎች እንዲህ አይነት ብልጠት ሰርተውብናል ራሳቸው ሰርቀው እኛ የሰረቅን ነገር ለማስመሰል ተሸክሞ መጥቶ እኔ ቤት አድርሰውት እንደገና ከኔ ቤት ደግሞ አውጥቶ ወደ ራሳቸው ወስደዋል። የተዘረፈበትና የተሰረቀበት ሰውዬ እንዲህ ውዝግብ ፈጥሮብናል። ቤተሰቦቹ እንደ ተባባሪና ባሪ ሁሉ እከሌ ጡማ ሳሊህ ነው ተቅዋ ኢማን ያለው ሰው ነው። ይህን እንዴት ያደርጋል? ይህ ክሊፕ የይሁዳዎች ነው። ሲታይ ትንሽ መሰላቸው። ሰውየው ተጠየቀ። ዘይድ ብኑ ሰሚን የይሁዳው አራ ጡዕመት ብኑ ኡበይሪቅ ነው አምጥቶ አደራ አማና ብሎ ያስቀመጠው አለ። የይሁዳ ነው ማን ይስማው? አውቆ ሆን ብሎ እኛን ለማስጠቃት ለማስጠቆር እርስ በርስ እንድንሆን ሙናፊቅ ናቸው ተብሎ እርምጃ እንዲወሰድብን እንዴት እኛ ሙስሊሞች ሆነን እርስ በርሴን እንሰራለን? እሱ እንዴት ይታመናል? የሁዳ ነውና መታመን የለበትም። ትንሽ ተወዛገበ የነቢዩ እይታ ትንሽ። በጣም የሚያጅበው ግን ይሄ የቁርአን አያት بتام اجائي بيهون القران ايات نبيو لي ورد ان انزلنا اليك الكتاب بالحق لتحكم بين الناس بما راك الله يا محمد انت القران سنة سننا ورد حقن يتلابسكوا ادرغن القران ني اورد نو يهودا هنا نصارى هنا ليلى هنا ليلى زم بلو بوه تاغزه حقن ستفرد ቢማራክ አላህ ወይ ባመላከተ አይነት እይታ መፍረድ ነው ያለብህ። አጭበርባሪዎች፣ አፈጭ ጮሌ የሆኑት መቶች፣ እልፊቶች ጠላትነትንና የሁዳነትን ተንተርሰው መጥተው ሲያስመሰክሩ ሲያስመስሉ መቀበል የለብህም አላቸው። ወላ ተኩን ሊልኻኢኒነ ከሲማ ያ ሙሐመድ እንመክርሃለን አለ። አትሁን ለአጭበርባሪዎች፣ ለሌባዎች ተሟጋች አትሁን አለ። ሌቦች እነሱ ነው እነሱ ናቸው። ጡመት ብን ኡበይሪቅ ነው።